هو القراض ቂራት ትርፍ የጋራ ትርፍ የጋራ ለሰዎች መስጠት መስጠት ትርፍ የጋራ ያለህን ገንዘብ የሆነ ገንዘብ የሌለው ሰው ትሰጠውና እሱ እየነገደ ትርፉን በ percent ትካፈላላችሁ ማለት ነው። ትርፉን አንድ ሶስተኛው ለባለ ንብረቱ፣ ሁለት ሶስተኛው ለባለ ጉልበት ወይንም ደግሞ ግማሽ ግማሽ እንደ ስምምነታችሁ ስምምነታችሁ ነው የሚወሰነው። ያ ቂራት ይባላል። ትሰጠውና ገንዘብ ገንዘቡን ያንጠፋጥፋል ትርፉን አንድ ሶስተኛውን አንተ ሁለት ሶስተኛውን ነው አንድ አራተኛውን አንተ ሶስት አራተኛውን እየተባለ ይከፈላል መካከል ላይ ማለት ነው ይቻላል ከኋላ ባይሆን محرمات ሪባ ምናምን የመሳሰሉ ነገራቶች መሰራት የለበትም እትርፉ ላይ ነው percent። እዚህ ባንክ ቤት ምንድን ነው እትርፍ ላይ ነው percent ኡ ያለ percent ኡ ባንኩ ከሚያገኘው ትርፍ ላይ ነው ወይንስ የገንዘብህን percent መጠን ነው የምታገኘው ነው። X የሆነ የገንዘብህን percent ነው እንጂ ገቢ የሚኖርህ ለአንተ የትርፉን percent አይደለም። ይሄ አይደለም። አንደኛ ይሄ ነው። ሁለተኛ ቁማር አለ። ሶስተኛ የሚወስደው ባንኩ ለምንድን ነው የሚሰጠው? አንደኛ በሪባ ያበድራል፣ ለባለ ድርጅቶች ያበድራል። ከኋላ ብዙ ሙሐረማት ይሰራበታል። ያ በሪባ የተጠራቀመ ገንዘብ መጥቶ ነው አንተ ኪስ ውስጥ የሚገባው። አንዴ ነው። ሁለተኛ መጀመሪያ ሲነሳ ሪባ ነው። መጀመሪያ percent ኡ በገንዘብ ሳይሆን percent ኡ በቅራጥ ነው። Islamic ባንኮች ይህንን ነው የሚሰሩ ቂራጡን የሚሰሩለት ከሚያገኙት ከትርፍ ላይ ይሄን ያክል አንተ በዚህ ገንዘብ የተገኘን ፈድ አንድ አምስተኛ አንድ አራተኛ አንድ አስረኛ እያሉ የሆነ ነገር በእንትን ያስቀምጡታል። በቅራጥ system ውስጥ ነው የሚያስገቡት ሲያስገቡት የቅራጥ ሲስተም ደግሞ ነብዩ አለይሂ ሰላቱ ወሰላም ይበቃል ያሉት ነው። እኔ አን ሱሀይብን ረዲየላሁ ተዓላ ነ አን ነቢ ሰለላሁ ዐለይሂ ወሰለም ቃል የአላህ መላክተኛ እንዲህ ብለዋል። ሱሀይብ ሱሀይብ ታውቁታላችሁ? ሱሀይብ أبو يحيى صحيح بن سنان الرومي أبو يحيى أبو يحيى مفرح غيرت الاسم أبو يحيى صحيح بن سنان الرومي صحيح بن سنان الرومي صحيح صحيح الرومي هي من سلمان الفارسي صحيح الرومي بلال الحبشي سبان أصوت الأثر من الصحابيين أنا ሱሀይብ የሚባለው አስሉሁ ሚነል አረብ የአረብ ተወላጅ ነበር። አስሉ ሚነል ነምር እብኒ ቃሲብ እብኒ ዋኢል ከነዚህ ጎሳዎች የተማረከ ነው። ከበተወሩም ሩሞች ናቸው ማርከው የወሰዱት። ወሆ ጉላም ህፃን እያለ ወሰዱት ወደ ሮም ሀገር ወሰዱትና ተነሻአፊን እነሱ መካከል ካደገ በኋላ ወኑሲበ ኢለህም ሩማዊ ተባለ እንጂ አስሩ ከአረብ ተማርኮ የሄደ ነው። ሩሞች ወስደውት ነው። ሩሞች እዛን ጊዜ ያስተዳድሩ ነበር። ፓርሻዎችና ሮሞች ነበሩ የዘመኑ ገናናዎች። አንድ ጊዜ ሮም ትማርካለች፣ ሌላ ጊዜ ፋርሶች ይቆጣጠራሉ። እንደዚህ እያደረጉ ይመራረቁ ነበር። ኢላ ተብሏል። እነሁ ለማ ከቡረ ካደገ በኋላ ፊሩም لما كبر ትልቅ ሰው ከሆነ በኋላ في الروم ሩም ላይ ወጣትነቱ እየጨመረ ሲመጣ وعقل አእምሮ በሳል እየሆነ ሲሄድ አረበ ሚንሁም አምልጧቸው መጣ። وقدم مكة መካ ገባ ሱሐይብ መካ ገባ። فحالف عبد الله بن جدعان የአብደላህ እብኑ ጀድዓን ጥገኛ ሆኖ መኖር ጀመረ ሱሐይብ ወቁቲለ ወቂለ በል እስተራሁ ሚን ሩም አይ ሸሽቶ መጥቶ ሳይሆን ከሮሞች አብደላ እብኑ ጀድአን ገዝቶ አምጥቶት ነው ሷሂብን በኑ ከልቦች ገዙትና ወጃኡ ቢሂላ መካ ወደ መካ መጡት። ፈሽተራሁ አብደላ ብኑ ጀድአን ከበኑ ከልብ ከሚባሉት ቦታዎች ያላ በኑ ከልብ እብኑ ሒማር የሚባል እኮ አለ እብኑ ሒማር የሚባል አለ ማለት ስማቸው በኑ ከልብ ማለት እኮ ምን ማለት ነው? የውሻ ልጆች ማለት ነው አይደል? በኑ ከልቦች ይባላል። በኑ ተክሌ፣ በኑ በክር፣ በኑ ተረ፣ በኑ ከልብ ላለሁ ወጃኡ ቢሃ መጡት ኢላ መካ ላይ ያመጡትና በኑ ከልቦች ከሮሞች ገዝተው ፈጫረው አብዱላህ ብን ዘድ አንገዛው ሰሐቢዩ መሽሁር ታዋቂ ሰሐቢይ ነው አስለመ ቀዲመን ድሮ ነው እስልምናን የተቀበለው ወዑዝበ ፊላህ በአላህ መንገድ ላይ እጅግ ተሰቃይቷል ثم هاجر الى المدينه ወደ መዲና ስደት ሄዷል። በመጨረሻ ወቱፊ ቢሃ ሰና በሰማኒ ወሰላሲነ ሂጅሪያ በሰላሳ ስምንተኛው ዓመተ ሂጅራ ሲን ዓለም በሞት ተለይቷል። አን ነቢ ሰለላሁ ዐለይሂ ወሰለም ቃል ሱሀይብ እንዲህ ብለዋል አለ ሰላቱን ሶስት ሰዎች ሰላቱን ፊህነል በረካ ሶስት ነገራቶች ማለት ነው። ሶስት ሰዎች አይደለም ሰላቱን ሶስት ነገራቶች ፊህነል በረካ ውስጣቸው በጣም የሚገርም ረድኤት አለባቸው፣ በረከት አለባቸው ብለዋል ነብዩ አለይሂ ሰላቱ ወሰላም። አንደኛ አልበይዑ ኢላ አጀል እስከሆነ ጊዜ ድረስ የሚሸጥ ሽያጭ ብለዋል። ለሰዎች ዱቤ መሸጥ በጣም በረካ አለበት። ለምን ሰውየውን አለመጭ በሰውየው ላይ ጥሩ ነገር ማድረግ ነው። ይሄ ጥሩ ነገር ነው። በዱቤ ሲሸጥለት ገንዘብ የለውም ማለት ነው። ብር ከሌለው አይ ብር ካላመጣ አልሸጥልህም ማለት ራሱ ድሆችን ማሰቃየት ነው አይደል? ብዙ ምስኪን ነው ብዙ የሚሰቃያለ ገንዘብ ድንገት ያጣለ ሰው ሊኖር ይችላል። ስለዚህ አልበይዑ ሽያጭ ለአጀል እስከሆነ ጊዜ ድረስ የሚደረግ ገበያ ሽያጭ በዱቤ ወልሙቃረባ ወልሙቃረባ ሙቃረሻ ነው ወልሙቃረባ ሙቃረባም ከርፌ ጋራም በረከት አለበት ብለዋል። ከርፌ ጋራ የጋራ ትርፍ ነው። ትርፌ ጋራ ትርፌ ጋራ ማለት ቅራብ ሙቃረባ ትርፌ ጋራ ይህም በረከት አለበት። ሶስተኛ ወኸልጡል ቡሪ ስንደን መቀላቀል ቢሸዕሪ ከገብስ ጋር ሌልበይት ለቤት ምግብነት ላሌልበይ ለመሸጥ አይደለም። ለመሸጥማ በገብስ ነው በስንደስም ነው እንዴት ነው የሚሸጠው? ሁለቱን ቀላቅሎ ለምግብ ግን ቀላቅሎ መጠቀም በጣም በረከት አለው ይላሉ ነብዩ አለይሂ ሰላቱ ወሰላም። ይገርማል። ረዋሁ ኢብኑ ማጀ ቢእስም ለምን ለምን እንዴት ለምን ለምግብ ለቤት ማለት ነው። ገንፎ ገንፎ አምሯቸዋል። በቃ ለእንጀራም የሚሆን ለቂጣም ይሁን ለዳቦ ይሁን ለገንፎ ይሁን ለምንም ይሁን ማንኛውም ለሚጠቅም ነገር ቀላቅሎ እቤት ውስጥ ለቀለብ ቢደረግ ቀለብ ስንዴውን ብቻ ወይንም ደግሞ ቀለብ ገብሱን ብቻ ከምታደርገው ስንዴና ገብስ ቢደረግ በረከት አለው አሉ ነብዩ አለይሂ ሰላቱ ወሰላም። ሊማት አላህ አለ በረከት አለው አሉ ነብዩ አለይሂ ሰላቱ ወሰላም። ነክበል ነክበል ما قاله النبي صلى الله عليه وسلم አይደል رواه ابن ماجه بإسناد ضعيف سند وين ضعيف الله ስንት ነገራቶች ናቸው በረካ ያለባቸው? ሌላ ሰነድ በምናምን ተጠጋግነው እንትን ስለሚደርስ እኮ ነው የሚያመጡት። ሙሉ ዳዕፍ የማይሰራበት ከሆነ ሸኹ ባለ ብሉገል መራሙ ሆነ ቦታ ላይ ሌላ ጦሪቅ ኑሮት ጠንካራ ይሆናል ለማለት ነው ያመጡት። እና ሙቃረዳ የሚለውን ነው እዚህ ቦታ ላይ የምንፈልገው። አንደኛ በኢላ አጀል ያለው አለ እስከሆነ ጊዜ ድረስ ለሰዎች በዱቤ መሸጥ በረካለው ወል ሙቃረባ ትርፍ ጋራ መስራትም በረካለው ወኸልጡል ቡሪ ገብስ ስንደን መቀላቀል ቢሸዒሪ በገብስ ሊልበይት ለቤት ለሚጠቀሙት ለምግብነት ላሊልበይዕ ለሽያጭ ሳይሆን ረዋሁ እብኑ ማጀ ስለዚህ ሙቃረባ የሚለውን እናያለን ማለት ነው ሙቃረባ አለ በረከት እንደውም አለበት ብለዋል ነብዩ አለይሂ ሰላቱ ወሰላም ቅራድ ማለት ምንድን ነው ቅራድ ማለት ሴጋ የተለያዩ በሙስሊም ሀገር ያሉ ባንኮች በምን ነው የሚሰሩት? በምንድን ነው የሚሰሩት? በቅራአት በዚህ ይሰሩታል ወይ ለአንተ ይሰጡሃል። ቅራአት ብር ያበድሩሃል። በወለድ አይደለም የምትከፍለው። ነግደህ የምታገኘውን ትርፍ ዋና ርዕሰ ማሉን አይደለም። ታማኝነት አለብህ አንተ ያለ የምትስማማበት አለ ያገኘውን ትርፍ ትርፌ ጋራ ለእንትኑ ታስገባለህ፣ ለራሱ ደግሞ ገቢ ታደርጋለህ። ገንዘቡ ርዕሰ ማሉ ካፒታሉ የነሱ ነው። እዚህ ግን ከባንክ ቤት ብትበደር በምንድን ነው percent የሚታሰብብህ? በወር በሆነ በገንዘቡ በምኑ ይታሰብባል። ከሰርክም ምን ሆንክም ትከፍላታለህ። እንጠንተ ይዘ ማለት በጣም ربا ስለዚህ እስላማዊ ባንኮች ምንም ኪሳራ አይደርስባቸው። የሚገርመው ዓለም ይዳሽቃል አይደል? የገንዘብ ግሽበት ይፈጠራል፣ ኪሳራ ይደርስባቸዋል፣ ይከናነባሉ። ያለም ባንክ ላኪን እስላሚክ እስካሁን ድረስ በጣም ትርፋማዎች ናቸው ይባላል። እዚህ ላይ ሪሰርች ያደረጉ ሰዎች አሉ። وعن حاكم بن حزام رضي الله تعالى عنه أنه كان كان يشترط على الرجل حاكم بن حزام ባለ ንብረት ገንዘብ ነበር እና ለሰዎች ትርፌ ጋር አትሰጣቸው እንዲህ ይላቸዋል። መስፈርት አለ ማለት ነው። ትርፌ ጋር ስትሰጥ ዝም ብለን ካለግድበት አይደለም የምትለው የምትወያይበት አለ። እንደዚህ አይነት ቦታ እንዳትጠቀምበት፣ ይህን አይነት ገበያ እንዳትሰራበት፣ እንደዚህ አይነት እንዳትሰራ፣ በዛ አካባቢ ስራ መስፈርት ስታስቀምጥ የእሱ መስማማት መስማማት ነው። ያንተም ደግሞ መስፈርት ትችላለህ። መስፈርት አለው። አነሁ ካን ነበረ ሐኪም ብን ሒዛም ታላቁ ሰሐቢ ረዲየላሁ ተዓላ ካነ ነበረ የሽተሪጡ ሸርጥ መስፈርት ያስቀምጥ ነበር። አለረጅል በሚሰጠው ሰው ላይ ትርፊ ጋራ ገንዘቡን ለሚሰጠው ሰው እንዲህ ይለዋል ኢዛ አዕጣሁ ማለት ገንዘብ ሲሰጠው ሙቃረበተን ለትርፊ ጋራነት ገንዘብ ሲሰጠው አላ ተጅዓለ ማሊ ይለዋል ሸርጡ ይሄ አላ ተጃለ ማለት ገንዘቤን እንዳታደርግ ሲከቢድን ረጥበቴን ጉበቱ እርጥብ በሆነ ህይወት ባለው በእንስሳ ላይ እንዳታደርግብኝ አደራ። በበግ እንዳትነግድበት በበግ የምነግድ ከሆነ ይርባቸዋል፣ ይጠማሉ። እኔ በገንዘቤ ተጠያቂ መሆን አልፈልግም። ይህንን መስፈርት ያስቀምጣል። ወይም ደግሞ በአህያ ጭነህ ሳይሆን በመኪና መሆን አለበት። እንስሶች ተጭነው የማይችሉትን ሸክም ስንት በቃ ሊሞቱ የሚደርሱ እንስሶች እኮ አለው እስከሚሞት ድረስ ለመጠቀም ይመስላል። ታቱ ምኑ ቤት እንደሚያሰቃያችሁ ለሐውለ ወላ ይህም ብሎ እንትን ያስቀምጣል። ተግባባን። ወላ ተጅአል ማሊ ገንዘቤን እንዳታደርግ ይህን ትርፊ ጋር የሰጠውን ሲከቢድን ጉበቱ ረጥበትን እርጥብ በሆነ ላይ ጉበቱ እርጥብ በሆነ ማለት ምን ለማለት ፈልገው ነው? በሃይዋን በእንሰሳ ማለት ነው። በእንሰሳ ላይ እንሰሳ ጭነህም ይሆናል ወይ እንሰሳውን ማንቀሳቀስም ሊሆን ይችላል። ምን ያስይዛል? ከዲድ ረብ ላታደርግ ነው ሸርት ታደርጋለህ። አይሆንም ማለት አይደለም። ይሆናልም ደግሞ አይሆን በእንስሳ መነገድ አይቻልም ለማለት ተፈልጎ አይደለም። ግን አንተ ገንዘብን በዚህ ላይ እንዳይሆንብኝ ብለህ መስፈርት ማድረግ ትችላለህ። ሸርት ولا تحمله እንዳትጭ ነው ሲበሕሪን በባህር ላይ እንዳጭንብኝ ይላል። በመርከብ የሚመጣ ነገር አታድርግብኝ፣ ወይ በ plane የሚመጣ መሆን አለበት፣ ወይንም ደግሞ ውሃ ፈሳሽ ባለበት አካባቢ ጅረት፣ ወንዞች ባሉበት አካባቢ እንዳታደርስብኝ። ይሄ ማለት ምን ፈርቶ ነው? አደጋ ብዛት ሊደርስበት ይችላል ብሏል። በባህር ላይ ولا تحمله في بحر በባህር ላይ በሚጫንም እንዳታደርግብኝ መስፈርት ማስቀመጥ ይችላል። ለምን መስፈርት አደረገ አትበል። አንተ አታድርግ፣ ግን ማድረጉ አለ ይቻላል ማለት ነው። ቅር ይላችኋል። ይቻላል መስፈርት አድርጉ። ሰውየው ሐኪም ብነ ሂዛም ያደረገውን ነው። ولا تحمله في بحر በባህር ላይ እንዳይጫንብኝ፣ ገንዘቤን በባህር ላይ እንዲጫን እንዳታደርግብኝ ወላ ቱንዚሉ እንዳታሳርፍ ሲ ገንዘቤን ደግሞ እንዳታስቀምጠው ሲበጥል ይመስልን ጎርፍ ጎርፍ ጎርፎች በሚፈስበት ሸለቆ ውስጥ ጎርፍ በሚፈስበት ሸለቆ ውስጥም እንዳታ እዛ አካባቢ እንዳታስቀምጥብኝ። ምን ለማለት ፈልጎ ነው? آفات ና አደጋ በሚደርስበት አካባቢ እንዳታደርግ ንግድን በዛ አካባቢ እንዳታደርግ ማለት ነው። ተባባናል። ولا تنزل به ይዘኸው እንዳትሄድ ማለት ነው። ولا تنزل به ይዘኸው እንዳትሄድ ገንዘቤን የት في بطن مسيل في بطن ውስጥ ማለት ነው። بطن ማለት ሆድ ማለት ነው። مسيل መሲል ማለት የመጎረፊያ ወንዝ ሸለቆ ማለት ነው። ሸለቆ ሸለቆ ውስጥ ይዘው እንዳትገባ ገንዘቤን አይቻልም፣ ጎርፍ ታስወስድብኛለህ ነው ሰው የመሰለ አንድ ነገር ብታደርግ ሚን ዛሊክ እስካሁን ከቆጠርኳቸው ተቀበሉ ተማሊክ ገንዘቤን ትከፍላለህ ይህንና መስፈርት ያስቀምጥልን ነበር። ምን ምን ነበር ያለው? መስፈርቶች ምን ምን ነበሩ? አንደኛ ምን በእንስሳ እንዳታደርግ፣ ሁለተኛ በባህር ላይ እንዳትጭን፣ ሶስተኛ ጎርፍ በሚፈስበት አካባቢ ላይ ገንዘቤን ይዘህ እንዳትገባ። ሶስት አስቀምጧል። አንተ ደግሞ ለምሳሌ ከሌ በሚባለው ቦርደር ላይ ሽፍታ ስለሚበዛ በዚህ አካባቢ እንዳትነግድ፣ በእንትና በጅጅጋ በኩል ነግድ፣ ወይም ደግሞ በዚህኛው በኩል ነግድ ማለት ትችላለህ። አቅጣጫ ነግረው ማለት ነው። በዚህ በኩል ወይ በዚህ ጦርነት ባለበት ሽፍታ በሚበዛበት የሆነ ነገር ባለበት አካባቢ ወይ መስመሩ ባልተስተካከለ እንትን አካባቢ ገንዘብ ይዘህ እንዳትሄድ ማለት ትችላለህ። ሸርጥ አድርገው፣ ሸርጥ ማድረግ ይቻላል። ግን አንድ ሰው መነገድ አይችልም ማለት አይደለም። ሸርጥ ከተደረገበት በኋላ ሸርጡን መስማማት አለመስማማት የሱ መብት ነው። ሸርጥ ማድረግ ትችላለህ። በቃ እኔ ገንዘቤን እሰጥሃለሁ ሙዝ እንዳነግድበት የመበላሸትና የመክሰር እድሉ ሰፊ ስለሆነ ትችላለህ። ሸርጥ ማድረግ ማንጎ እንዳልነግድበት ማለት ትችላለህ። በልብስ ላይ አድርገህ ሸርጡን አንተ ትችላለህ፣ እሱ ደግሞ መስማማት አለመስማማት ያ የራሱ ጉዳይ ሸርጥ አለ ማለት ነው። አደጋ የሚያመጣን ነገር ባይሆን ሸርጡ አደጋ የሚያመጣ ነገር መሆን አለበት እንጂ የሰውየውን ስራ ማጥበብ የለበትም ማጨናነቅና ሰውየው ትርፋማ እንዳይሆን ማድረግም ጉዳት ማድረስ የለበትም። وقال مالك في الموطأ عن العلاء بن عبد الرحمن بن يعقوب أبو الشبل العلاء بن عبد الرحمن بن يعقوب الجهاني مولى الحرفة المدني أحد الأعلام كتالك علماء التنزل من صغار التابعين ከታቢዕዮች ህፃን ከነበሩት በታቢዕይ ዘመን ከነበሩት አንዱ ነበር። የነል ኻሚሳ አምስተኛ ጦበቃ ላይ የሚገኝ ነው። አምስተኛ ደረጃ ወይንም አምስተኛው ባል صدوق ورب صدوق በጣም ታማኝ ሰው ወሩበማ ወሂድ አንዳንድ ጊዜ ግን ትንሽ ይምታታበታል። ወተቀው አህመድ ወልአኸሩ ወአኸሩን አህመድና ሌሎች ዑለማዎች በጣም ታማኝ ሰው ነው ብለውታል። አንዳንዶች ወጋ ሊያደርጉት ይችላሉ። ቃለ الواقدي كوف في خلافة المنصور በመንሱር ዘመነ አገዛዝ ነው የሞተው ተብሏል። ማን عن العلاء بن عبد الرحمن ابن يعقوب عن أبي عن جده ከአባቱ አባቱ ከአያቱ እሱ አያት ማለት ነው። የቤተሰብ ሐዲስ የቤተሰብ ዘገባ ይባላል። እነሁ እሱ አሚለ አያትየው ሰርቷል። ፊማሊ ለዑስማን ለዑስማን በሆነ ገንዘብ ዑስማን በጣም ሀብታም ስለነበሩ በእሳቸው ገንዘብ ቅራብ ሰጥተውት ሰርቷል። አላ አነ ሪብሃ ትርፉ በይነሁማ በመካከላቸው ሊሆን በማንና በማን መካከል ይመስላችኋል? እ በዑስማንና በማን መካከል በማን ባቱ አቱ ማን ነው እ አላእ ነው አይደል የነገረን ከዑስማን ጋር ገንዘብ ተቀብሎ ሲነግድ የነበረው ማን ይመስላችኋል? አያቱ አያቱ ስሙ ነው። እስኪ ከሶስቱ ስሙ አላ እብኑ አብዱራህማን እብኑ ያዕቆብ ከዑስማን ጋር ሲነግድ የነበረው ትርፍ ጋር ማን ነው? ያዕቆብ ከአያቱ አላቻል አያቱ ነው የነገረው። ሐዲሱ መውቁፍ ነው። አተሩ መውቁፉን ሰሒህ መውቁፈን ሰሒህ ነው ይሰራበታል። ዑስማን አሰርተዋል ትርፍ ጋራ ሐዲሱ አለ። የሐከም እብኑ ሒዛም አለ። እነዚህ ሁሉ ተደጋግተው ቂራብ የሚባል ነገር አለ ትርፍ ጋራ የሚለውን ጠንካራ ደሊል ይሆነናል ማለት ነው። ተጋብተናል። ሲጋራ አለው ሪባ ነው ብዛት አምሪ ባለው ተጨመላለቀ ነው ከዚያ ጋር ይሰነ በትርፍ ጋር ብቻ ነው መጀመሪያ ትርፉማ ብቻ ከሆነ እኮ ችግር አላቃዒደቲና ማለት ነው። ላኪን በጣም ይሄንን እንትን ያስፈልገዋል፣ ሳት ነገር ያስፈልገዋል። በኢጥላቅ ሁክም አንተ ተግባባን? ገባችሁ? ይብቃን። ባቡ አልሙሳቃት ወልኢጃራ ትንሽ ይብቃን መሰለኝ። ደክሞናል። ኧረ ደክሞናል። ደክሞኛል። እሺ አልደከመም። ባቡ አልሙሳቃት ወልኢጃራ ሙሳቃትና ኢጃራ ሙሳቃት ማለት ማጣጣት ወልኢጃራ ማከራየት ኢጃራ መቅጠር ማከራየት እነዚህን አለ ሙሳቃ ማለት ይሄ አየር ሰዓት ሳሒቡነት አንድ ባላካክልት ሰው ሊሰጥ ነክለሁ ለረጁል በጣም ሐዲሱ ሱብሃንአላህ እና አጂብ እኮ ነው ኢስላም ምንም የቀረ ነገር እኮ የለም። አንድን ኪታብ ከጫፍ እስከ ጫፍ ስንትን ስትል በንግዱ ዓለም ውስጥ ድረስ ገባ፣ በግብርናው ዓለም ውስጥ ድረስ ገባ፣ በጂሃዱ ዓለም እነ ፊ ኩሊ መያድን ሐታ ፊ ሲያሳ ገብቷል ውስጥ ላይ ላይ ስብሓንላህ አድም አልሙሳቃት ባቡ አልሙሳቃት ስለ ሙሳቃት ሙሳቃት አየድ ፈአሳሂቡና አንድ ባለ አታክልት ሊሰጥ ነው ነክለው አታክልቱን ኢለረጁል ለሌላ ሰው ይሰጠውና ሊዕመለ ሊሰራለት ቢማፊ ሶላህ የሚጠቅመውን ነገር እያደረገ ማለት ነው። ሙሳቃት ይባላል ይሄ እና ወሰላሁ ተመሪሃ ቢማፊ ሶላህ ወሰላሁ ተመሪሃ ፍሬዋና እንጨቷ ወይንም ግንዷ በተጠበቀ መልኩ አንከባክቦ ወይኩኑ ለሁ ሸጥሩ ሚን ተመሪሃ ከፍሬው የተወሰነ ክፍያ ሊኖረው ማለት ነው። ሙሳቃት ይሰጠዋል። አታክልት ካለ አታክልቱን ሰዎች በራሳቸው አይሰሩም። ሀብታሞች ትልቅ የአታክልት ቦታ ካላቸው አንድ ሰው ሰዎች ይፈልጉና በል ይሄን አታክልት አርም፣ ኮትኩት፣ አጠጣው፣ ጊዜውን እየጠበቅ እጠር፣ መጥፎ ነገር እንዳይደርስበት አንከባክብና የመጨረሻው ውጤቱ ፍሬውን ምን እናደርጋለን? አንድ አንድ ሁለተኛውን አንተ ትወስዳለህ ወይንም አንድ ሶስተኛውን ትወስዳለህ፣ አንድ አራተኛውን ትወስዳለህ፣ አንድ አምስተኛውን ትወስዳለህ ብለው ይስማማሉ። ይሄ ሙሳቃት ይባላል። ማጣጣት ይሉታል። አጭሩን ሙሳቃ ማጠጣት ጋር ብቻ የተያዘ ነው አይደል? ማረሙም ያው ነው፣ ማጠሩም አለ፣ መኮትኮቱ አለ፣ የተለያየ ነገር እንክብካቤ ይሰጣል ሰው። ይሄ ሙሳቃ ይባላል ጥቅሙ። ከንግድ ንግድ ጋር ገብታችኋል። ሙሳቃት ምንድነው የምትባለው? ምንድነው ማጣጣት ብላችሁ ተርጉሙት። ይነስተቅ የተያዘ ነው። ሳቅ ሲቃያ ማጠጣት ማለት ነው አይደል? ሰቃ ጠጣ ማለት ነው። ሙሳቃት ማለት ማጣጣት ማለት ነው። ሙሳቃት ሙሻረክ ያው አት ይሰጠዋል ዋጠጥቶ አንከባክቦ እንትን ይለዋል መጨረሻ ላይ እና ወለ ኢጃራ فيكون من أحد الشقين ورقم الشق ومن الشق الآخر العمل كالمزارعة قال الخطابي والإجارة إجارة مالت دقمو إجارة مالت عقد على منفعة مقصودة معلومة قابلة للبذل والإباحة بعوض معلوم قال هذا القسطلاني ይህ ማለት ኢጃራ ማለት ማከራየት ማለት ነው። አንድ የሆነ ነገርን ጥቅሙን ማከራየት ቤቱን አይወስድም ሰውዬው ቤቱን ይከራያል፣ መኪናውን ይከራያል፣ የሆነ እቃ ይከራያል። ጥቅም ነው የተከራየው ማለት ነው። ይሄ ጃራ ይባላል። ጥቅም እቃው ላይ ምንም አያገባው፣ እቃው የባለቤቱ ልብስ ነው። ጃራ ማለት ነው። እና ኢጃራ ማከራየትም አለ ኢክራ ወይንም ኪራ የሚባለው ማለት ነው አለ ኢጃራ ኢጃራ ለምሳሌ ኢጃራ ማለት መቅጠርም አለ አይደል መቅጠር አንድን ሰው ቀጥረዋለን ስራ እንዲሰራለን ዘበኝነት ብትቀጥረው ምኑን ተከራይተዋል ማለት ነው። መከራየት ብለህ እኮ ራሱ ለቤት ብቻ አይደለም እኮ መከራየት፣ ለእቃ ብቻ አይደለም ሰውን ትከራየዋለህ። ሰው ሰውን ኪራይ ታሰራዋለህ። ይህ ማለት ምን ማለት ነው? ጥቅሙን እሱ ላይ ያለውን ጉልበቱን ተከራይተዋል። ያ ኢጃራ ይባላል። ቤትም ኢጃራ ይባላል። መኪናም ኢጃራ ይባላል። ይሄን ኢልኡጅራ የሚሉ ታክሲዎች አሉ። አንዳንድ ታክሲዎች ኢልኡጅራ ይላል። እንትን የሚሰራ ማለት ነው። ይህ ለህዝብ የሚሰራ ህዝብ ማመላለሻ ነው ማለት الأجرة عربة برسير لزم عن ابن عن ابن عمر رضي الله تعالى عنهما أن رسول الله صلى الله عليه وسلم يا الله ملاتنيا عامل أهل خيبر أهل خيبر وشن سراسة واتشو بشطري بكفل بجمال ما يخرج منها كذاك كخيبر يميوت أو نبرة من ثمر رافر يميون أو زرع أجرئة يميون حديث متفق عليه بخاري مسلم يذكرونه ነብዩ አመለ ስራ ሰጧቸው። ለነማን እንዲሰሩ አደረጓቸው። ለነማን ለኸይበር ነዋሪዎች። ኸይበርን ከተቆጣጠሩ በኋላ የኸይበርን መሬት ሁሉ ለምን አድርገውት ነበር? ተወርሷል አይደል? ተወርሷል። አይሁዶች አካባቢ ላይ ነበሩ። በቃ እዚህ መሬት ላይ እረፍ ገብሱንም ዝሩ፣ ስንዴውንም ዝሩ። ግን ከወጪው አንድ ግማሽ አንድ ሁለተኛውን ለእናንተ አንድ ሁለተኛውን ለኛ ትሸጣላችሁ ታስገባላችሁ አላቸው። አታክልቱም ቴምሩም እንደዚህ ሰጥቷል። ቴምሩም ተማርኳል፣ መሬቱም ተማርኳል። ስሩ፣ በግብርና በሙያችሁ ስሩና የንብረቱን የአዝርዕትንም ይሁን የፍራፍሬውን ግን ግማሽ ለማን ታስገባላችሁ? ለኛ ታስገባላችሁ አላቸው። መሬቱ የማን ነው ማለት ነው? መሬቱ የማን ነው? የነብዩና የሰሐቢዎች ነው። የሙስሊሞች እና ነብዩ አለይሂ ሰላቱ ወሰላም አመለ አህለ ኸይበር የኸይበርን ሰዎች ነብዩ አለይሂ ሰላቱ ወሰላም ስራ ሰጧቸው። ኸይበርን ማለት ነው። ኸይበር ላይ ቢሸጥሪ በከፊል ማያخرጁ በሚወጣው ሚንሃ ከኸይበር መሬት ላይ በሚወጣው ሚን ሰመሪ ፍራፍሬ የሚሆን አው ዘርዕን አዝርዕት የሚሆን ከሱ ሸጥር ሊሰጧቸው ማለት ነው። ሸጥር ማለት የግድ ግማሽ ብቻ ይሆን ሸጥር የሆነ ከፊል ማለት ነው። ከፊል ሊኖራቸው ግማሽም ሊሆን ይችላል። አብዛኛው ትርጉሙ ሸጥር ማለት ቢማዕነ ኒስፍ ነው። አጥሃረቱ ሸጥሩን ምን ነበር የቀረው? አጥሃረቱ ሸጥሩ አነዛፈቱ ሸጥሩን ኢማን እንላለን የእሱ ክፍል ነው እንላለን። ግማሽ ብሎ የሚተረጉምም አለ ግማሽም ይሆናል። አይቢኒስ ወሃዳ ይቅተቢ አየኩነ ጁዝኡን ሙሳቃት አለይ ማሉመ ለገይረ መጅሁል ባይሆን መታወቅ አለበት ባይሆን መታወቅ አለበት። ወፊ ሪዋየት ለሁማ ለዚሁ ለቡኻሪና ለሙስሊም በሌላ ዘገባ ፈትአሉ ነብዩን ጠየቋቸው አዩቀረሁም ቢሃ እዚሁ ኸይበር ላይ እንዲኖሩ ጠየቁ አይሁዶች ያባሯቸው ነበር ምክንያቱም ሙስሊሞች ላይ የሰሩት ስራ አሁን መባረራቸውን አይደለም ማየት ያለብን። አይሁዶች የሰሩት ስራ ስራ አይደለም። እጅግ የሚገርሙ ዘግናኝ ጨካኞች አረመኔዎች ናቸው። ነብዩ ላይ አለይሂ ሰላቱ ወሰላም ቁረይሾችን ሲቀሰቅሱ የነበሩት እነሱ ነበሩ። ጦር መሳሪያ የሚሰጡት እነሱ ነበሩ። መዲናን የማያዳግም እርምጃ እንዲወሰድባት ሶሐቢዮችና ነብዩ አለይሂ ሰላቱ ወሰላም መዲና ከተማ ላይ በሚኖሩበት ሰዓት እዛው ጸጥ ረጭ ለማድረግ ባንድ እዛው እዛው ዱቄት ለማድረግ ተመካክረው ነበር። ዳዕዋው ከመረጨት በፊት ማለት ነው። እዛው ለማስቀረት የኸንደቅን ዘመቻ የተዘመተው መዲና እንድትከበብ ያደረጉት የአይሁዶች ሴራ ነው። ይህን ሁሉ ሲያደርጉ ነበር። ነብዩ ከዛ ሁሉ አላህ አላህ ከበተናቸው በኋላ አይሁዶችንና ሴራቸውን ቁረሾችን ከበተነ በኋላ ነብዩ አለይሂ ሰላቱ ወሰለም በአይሁዶች ላይ ዘመቻውን አጧጧፉ። በሰባተኛው ዓመተ ሂጅራ ነው ማን ላይ የዘመቱት? ኸይበር ላይ። ኸይበርን ተቆጣጠሩ። ከተቆጣጠሩ በኋላ ኸይበርን መሬቱንም ማረኩ፣ አካቶቹንም ማረኩ። ከዛም በኋላ ልናባረራችሁ እንፈልጋለን አሉ። አአ እንዲጠየቁ ኸይበሮች አይሁዶቹ ፈሰአሉ ጠየቁ። አዩቅረሁም እዛው እንዲቆዩ ጠየቁ። እዚሁ እንኑር ያ ረሱላህ፣ ችግር የለም እዚሁ እንኑር፣ ባይሆን መሬቱ ላይ ስራ እንሰራለን ምናምን የሚል ጥያቄ አቀረቡ። ፈሰአሉ ጠየቁ። አዩቅረሁም ቢሃ እዚቹ ሀገር ላይ እንዲኖሩ ነብዩ እዚሁ እንዳረጋግጡላቸውና እንዲኖሩ አላ አየኩፉ አላ አመለሃ የኸይበርን ስራ ባይሆን ኃላፊነቱን በቋሚነት እንዲወስዱ አላ እንዲበቁ ማለት በቋሚነት እንዲሰሩ አመላሃ የኸይበር ኸይበር መሬት ላይ ያለን ስራ እንዲሰሩ እና እዛው እንደቆያቸው ነብዩን ጠየቁ። ወለሁም ለነሱ እንዲኖራቸው ኒስፉ ሰመሪ የስራ ፍሬው ግማሽ አሻጥር የነበረው በኒስፍ ተተርጉሟል ማለት ነው። ፈቃለ ለሁም ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እንዲህ አሏቸው፣ ኑቅርኩም ቢሃ እዚሁ እናቆያችኋለን። አላ ዛሊክ በዚህ ባላችሁት ሸርጥ ላይ በምን ላይ ማለት ነው በምን ላይ የኸይበርን ስራ እናንተ ልትሰሩ ባይሆን ምን ሊደርሳችሁ ወጩ ግማሽ እንትኑ ከፍሬው ከሚመረተው ምርት ግማሽ ሊደርሳችሁ ኑቅርኩም ቢሃ ኸይበር ላይ እናቆያችኋለን ትቆያላችሁ አላዛሪክ በዚህ ሸርጥ ላይ ማሽና የፈለግነውን ያክል እንቆያችኋለን እናቆያችኋለን ፈቁር ቢሃ እዛች ሀገር ላይ እንዲቆዩና እንዲጠኑ ተደረገ ስራ እየሰሩ ማለት እስከ መቼ ድረስ አታ እጅላሁም ዑመሩ ዑመር እስካስለቀቀባቸው ድረስ ዑመር ኋላ አስለቀቃቸው አخرجهم من خيبر الى ተይሚያ እና ወአሪሃ ወደሚባል ወደ ፓላስታይን አካባቢ እንዲሄዱ ተደረገ። ለቀው ሄዱ። መጨረሻ ላይ ዑመር አስለቀቃቸው። ለምን አስለቀቃቸው? የሆነ ከይድ ሰሩ። አብደላህ ብን ዑመር ከፎቅ ላይ ወረወሯቸው ሌሊት ገብተው ማለት ነው። የዑመርን አብደላህ ብን ዑመርን እንደዛ አደረጉ ማለት ነቢዩ አለይሂ ሰላቱ ወሰላም እናዘገያቸዋለን እዚሁ ብለዋል ነበር እንዴ? አጥብቀውን እዚሁ አጥንተውን እዚሁ እንድንቆይ አድርገዋል ነበር እንዴ? ነቢዩ አለይሂ ሰላቱ ወሰላም ብለው ሲሉ ዑመር ኑቂርኩም ቢሃ አላ ዛሊክ ማሽእና ነው ያሉት። የፈለግነውን ያክል እኛ እስከፈቀድንበት ሰዓት ድረስ እናቆያቸዋለን ነበር ያሉት። ስለዚህ እኛ ደግሞ ካሁን በኋላ አልፈለግንም፣ ውጡ አላቸው እና አባረራቸው ማለት አስወጣቸው። ወለሙስሊም ለሙስሊም አነ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ደፋአ ሰጡ ኢላ የሁድ ኸይበር ለኸይበር አይሁዶች ሰጧቸው ነክለ ኸይበር የኸይበርን እንትን አታክልት ሰጧቸው ቴምሩን ዛፍ ማለት ነው ወአርضሃ መሬቱንም ሰጧቸው አላ አያተሚሉሃ እንዲሰሩ ምን አምዋሊህም ከገንዘባቸው እንዲሰሩ ወለሁም ሸጥሩ ተመሪሃ የፍሬው የፍራፍሬው የውጤቱ ግማሽ እንዲደርሳቸው ማለት ነው አላያተሚሉዋ እነሱ እንዲሰሩ ምን አሟሌም በራሳቸው ንብረት ነው የሚሰሩ ሰርተው ራሳቸውን በሬ ይረሱ፣ ራሳቸው እንትን መቆፈሪያ ይቆፍሩ፣ ራሳቸው እንትን ያድርጉ። ከዛም በኋላ ከስሬው ግን ድርሻው ይደርሳቸዋል፣ ሀፉ ግማሹ ማለት ነው። ስራውን እነሱ ናቸው የሚሸፍኑት ከነወጡ ወለሁም ሸጥሎ ተመሪያ የስራ ፍሬው ግማሽ ባይሆን ይደርሳቸዋል፣ ይሰጣቸዋል ብለዋቸዋል። እሺ ብለው ተስማምተው ቆዩ። ሀታ አጅላሁም ዑመር ዑመር እስካስወጣቸው ድረስ ማለት ነው። ገብቷችኋል? ይሄ ምንን የተመለከተ ነው? ኢጃራን ወይንስ ሙሳቃን? ምንን የተመለከተ ነው? ሀዛ ቢላህ ተውፊቅ። አሰላሙ አለይኩም ወረህመቱላህ